ሀያ ሁለተኛው አንቀጽ ላይ ሱረቱል አንዓም በሰባ ሺህ መላይካ ታጅቦ በአንድ ጊዜ የወረደው ታላቁ ምዕራፍ እንለዋለን። አንድ ጊዜ በመውረድ በትልቅነቱ የታወቀው ይህ ምዕራፍ ነው። ሰባ ሺህ መላይካ ማጀብ ማለት ምን ያህል ክብር እንዳለውና መልእክቱ ምን ያህል ከባድ እንደሆነ ለማመልከት ይሆናል።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 የቂያማ ቀን ማለት ነው። ማንና ማንን አንድ ላይ አመላኪዎችንም ተመላኪዎችንም አንድ ላይ እንቀሰቅሳቸውና ከዚያ እንላቸዋለን ثم نقول للذين أشركوا ጣዖት ላመለኩት ለገብርኤል ለሚካኤል አምላኪዎች ለጎበደን ለቀብር አምላኪዎች እንላቸዋለን አይነ ሹረካኡኩም الذين كنتم تزعمون አማልክቶች ናቸው ብላችሁ ይፈይዳሉ ብላችሁ ታስቧቸው የነበሮች የነበሩት አማልክቶቻችሁ የት አሉ? የአላህ አጋሮች ያላችኋቸው የት ናቸው? አላህም እንደሚያድን ያድናሉ፣ አላህ እንደሚጠቅም ይጠቅማሉ፣ አላህ እንደሚመለክ ይመለካሉ ስትሏቸው የነበሩት የት ናቸው እንላቸዋለን ثم لم تكن فتنتهم ፈተናቸው ወይም ማስረጃቸው አልነበረም ኢላ አን ቃሉ ማለት እንጂ ወላሂ ረቢና በጌታችን ይሁንበት በአላህ ማ ኩና ሙሽሪኪን እኛ አጋሪዎች አልነበር በአላህ በፍጹም አላጋራንም ነበር ይላሉ እንظር ከይፈ ከዘቡ አላ አንፉሲህም በራሳቸው ላይ እንዴት እንደዋሹ ተመልከታቸው። አምልከው አላመለክንም፣ አስተባብለው አላስተባበልንም፣ አላህን የሚያስቀይም ስራ ሰርተው አልሰራንም ብለው ሲዋሹ ተመልከታቸው። እንቡር ከይፈ ከዘቡ አላ አንፉሲህም። ሰው በራሱ ላይ እንዴት ይዋሻል? በጠላቱ ላይ ይዋሻል። ሰው በሌላ ሰው ላይ መቼም ይዋሻል። ሄዶ ሄዶ ጉዳቱን የላይ አይመጣም በሚል በራሱ ላይ ይዋሻል። ወضل عنهم ما كانوا يفترون ያ ይቀጥፉት የነበረው ነገር እልም ብሎባቸው ጠፍቶባቸው እንዴት እንደተደናገሩ ተመልከታቸው ومنهم ከነሱ መካከል من يستمع إليك ወዳንተ የሚያዳምጥ አለ من يستمع إليك محمد صلى الله عليه وسلم ወዳንተ የሚያዳምጥ አለ ምን ሊያረግ ومنهم من يستمع إليك ወዳንተ ያዳምጥና أي يجيئون ليستمعوا قراءتك ولا تجزي عنهم شيئا ግን ያማ እንዳመጣቸው ምንም ፋይዳ የሌለው ወጀዐልና على قلوبهم أكنة أن يفقهوه وفي آذانهم وقرا الناس ያዳምጣሉ ግን በዚያ ባዳመጡት እንዳይፈየዱ በልባቸው ላይ አኪና ሽፋን እናደርግባቸዋለን ኪና ማለት እኮ ሽፋን ማለት ነው መደበቂያ ማለት ነው ማቱኪኑ ቱኪኑ ልቦቻቸው የሚደብቋቸው አላ ቁሉብህም አኪነ አግጥያ ሽፋን አረግባቸዋለሁኝ እንዳይሰሙ አኪነተን አንየፍቀሁሁ አላ የፍቀሁሁ እንዳያውቁት ወፊ አዛኒህም ወቅራ በጆሮአቸው ደግሞ ክብደት እናደርግባቸዋለን ወቅር ማለት ሲቀን ጆሮውን ከበድ ይለዋል ማለት ነው በደንብ ይሰማል ማለት ነው። አዎ ጆሮው በዚህ በጣም ሳልተናገር እገሌ ጆሮ ከበድ ብሎታል ማለት ደንቁሯል ማለት ነው። ወቅር ይለዋል ኪታብ ወጀዐልና ዐላ ዐላ ቁሉብህም አኪና ልቦናቸው ይሸፈናል ሐቅ እንዳይቀበል ጆሮአቸው እውነትን እንዳይሰማ ይከብደዋል። ወይን የረው ኩለ አየትን አይን ደግሞ ወይን የረው ኩለ አየትን ተአምሩን ሁሉ ቢመለከቱ ላ ዩእሚኑ ቢሃ አያምኑባትም። ተአምሮችን በደንብ ቢያሳዩአቸው እንኳን አይመለከቱም፣ አያምኑም። አንድ ቀን መኮች እስቲ ይህንን ጨረቃ ለሁለት ሰንጥቅልን አሉ። ጨረቃው ለሁለት ተሰነጠቀ። መሀል ላይ ትልቅ ጋራ ተከፍሎ መሀል ላይ እያሳዩአቸው አይ سحرنا محمد الناس وإن يروا كل آية آية يتباله هل بيايو لا يؤمنوا بها آيامنون انجدي لباتشو لهم قلوب لا يفقهون بها ልቦናቸው ታትሞበታል ምንም ነገር የማያቅ لبنا ነው ولهم ወለሁም لا يبصرون بها ቢሃ አይኖች አሏቸው ምንም እውነት ነገር አያዩበትም ወለሁም አዛኑን ላ የስመዑነ ቢሃ እውነት አይሰሙም፣ ዘፈን ነው የሚሰሙት፣ ውሸት ነው የሚያዳምጡት፣ ሐሜት ነው የሚያዳምጠው። እና ምን አለ? እነዚህ ሶስቱም የእውቀት መሳሪያዎቹ እውቀት ማግኛ መሳሪያዎቹን ያልተጠቀመ ወይም ለዚህ ያልታደለ እንደምን ነው? ኡላኢከ ከልአንዓም እንደ እንስሳ ነው። ከከብቶች ከአህያዎች በምን ይለያሉ? በልሁም አበል ከእነሱ እንደውም ይብሳሉ። ለምን? ላሞች እኮ የምትዋጋ ላም የማትታለ ብላ ጨው የምታልሳትን ሴትዮ ታውቃታለች። ተወድባ ታስራ እምቢ የምትል ለወንዱ ሁሉ ምንም ነገር ሳታስራት ወተቷን እንድታል ትፈቅድላታለች ለባለቤቷ ለይታት ነው አይደል ውሻ አዘኩሙላህ በጣም ኃይለኛ ውሻ ማንንም አያስቀርብም ሁለት ቀን ስጋ ከሰጠው ግን ያ ኃይለኛ ውሻ ጆሮ እንትን ጅራቱን ነው የሚቆላው ያውቃላ ኡላኢከ ከልአንዓሚ በልሁም አበል አንተ ውዳቂ ስጋ የሰጠህ ውሻ እንኳን ሲያከብር ጤናህን ሰጥቶ ይህን የመሰለ መልክ ሰጥቶ ይህን የመሰለ መኪና ሰጥቶ ይህን የመሰለ ኑሮ አመቻችቶልህ ትከፍራለህ? አላውቅህም ትለዋለህ? ያልታየ ያልተዳሰሰ ያልተቀመሰ ብለህ ትክዳለህ? ከድንጋይ ጋር እኩል ታደርገዋለህ? ኡላኢከ ከልአንዓም በልሁም አበል። حتى إذا جاءوك يجادلونك እነዚህ በልቦናቸው መዘጋት ብቻ ሳይሆን አይናቸውና ጆሮአቸው መደፈኑ ብቻ ሳይሆን አንተ ጋር እንኳን ሲመጡ ይሟገቱሃል ይጃዲሉነክ አንተ ጋር ክርክር ነው የሚያደርጉ የቁሉ الذين كفروا إن هذا إلا أساطير الأولين እነዚያ ከሃዲዎች ይሄ እኮ የቀድሞ ሰዎች ተረት ተረት ነው እንጂ ምንም አዲስ ነገር የመጣ የለም ይኸው በኒ እስራኤሎች እንዲህ አሉ በመኮች እንዲህ አሉ እነ ሁበል እንዲህ ተደረጉ ነው የሚለው ልዩነት አለው ወሁም የንሃውነ አንህ እነሱ ይህንን ቁርአንን ያንተን መመሪያና ያንተን አስተምሮት ሰው እንዳይከተል ይከለክላሉ ወየንአውነ አንሁ እነሱም ይርቃሉ ነእይ ማለት ቡዕድ ማለት ነው ينهون عنه ሌላው ሰው እንዳይከተል ይህን ያደርግላቸዋል ይህን ሙኒ طيب وينأون عنه ራሳቸውም ይርቃሉ አየ ከፍረው ለለዲነ ከፈሩ ወሰዱ አየ ከፈሩ ለራሳቸው ወሰዱ عن سبيل الله غيرهم وإن يهلكون ኢላ አንፉሰሁም ወማ የሽዕሩን ይህም በማድረጋቸው ማንንም አይጎዱም ወይ ይህሊኩነ ማለት ማንንም አያጠፉም ኢላ አንፉሰሁም ራሳቸውን እንጂ ግን ወማ የሽዕሩን አያውቁም ራሳቸውን እንዳጠፉ አይሰማቸውም ሰው እኮ ራሱን ሲጎዳ በዱንያ ላይ ራሱን ሲጎዳ ገንዘቡን ሲያጠፋ ገንዘብ ሲያጣ ያውቀዋል ራሱን ሲወጋ ሲቆስል ያውቀዋል ምናምን ነገር ነገር ግን የአኼራ ጥፋት ሲያጠፋ እንዲህ በቀላሉ አይረዳም አይደርስበትም ቆም ብሎ ያልተረዳ ያልተመረመረ ሰው ይጎዳል وإن يروا كل آية لا يؤمنوا بها أي مهما رأوا من الآيات والدلالات والحجج البينات والبراهين لا يؤمنوا بها فلا فهم عندهم ولا إنصاف كقوله تعالى ولو علم الله فيهم خيرا لأسمعهم وقوله تعالى حتى إذا جاءوك يجادلونك أي يحاجونك ويناظرونك في الحق بالباطل أنت بأسك وحقتك أراني هنا وباطل نقريز ومتو يموقتها يقول الذين كفروا إن هذا إلا أساطير الأولين اكتتبها فهي تملى عليه بكرة واصيلة إلى أي ما هذا الذي جئت به إلا مأخوذا من كتب الأوائل ومنقول عنهم وهم ينهون عنه وينأون عنه أي أنهم ينهون الناس عن اتباع الحق وتصديق الرسول والانقياد للقرآن وينأون عنه يبعدون هم عنه فيجمعون بين الفعلين الكبيحين ሁለት አስቀያሚ ተግባሮች አንደኛው ምንድነው አንደኛው ምንድነው ሸህ بين الفعلين القبيحين አንደኛው አ ሌሎችን መከልከላቸው ሁለተኛው ራሳቸውን ከሐቅ ማራቃቸው لا ينتفعون ولا يدعون احدا ينتفع لا ولا يدعون احدا ينتفع ለራሳቸው አይጠቀሙም ሌላው ህዝብ እንዲጠቀም አይተውም አድማ ያደርጋሉ እንጂ ከድር እናወጣለን ይሉታል ከድር ትባረራለህ ምንድነው ደግሞ የሚሉት መቆፈሪያ አንሰጥህም የምን መቆፈሪያ የቀብር መቆፈሪያ ሲሞት ባይት بايت بايت بايت من يقدر ባይቆፍሩት ባይቀበር ምን ይጎዳል? ለቋሚ ለማስቸገር ኧረ እባክህ ማን ሊቀብርን ነው ያስሉታል። እናድምብሃለን ሲሉ وهم ينهون عنه يردون الناس عن محمد صلى الله عليه وسلم أن يؤمنوا به وقال محمد الحنفية كان كفار قريش لا يأتون النبي صلى الله عليه وسلم يقول يا قريش كافر النبي قال يمطوا ما يمارو وينهون عنه ليلا يمي متعلم عندهم بر لا يقومون بحج جزيه እዚህ አንድ ሰውዬ ስላመመብን አንድ ሰውያችን ታሟልና እንዳያደናግራችሁ እንዳትደነግጡ ካጋጠማችሁ ይሏቸዋል። ግን እነዚያ ሰዎች ምን ያደርጋሉ? ማን ነው ይህ ሰውዬ? ምን እያለ ይሆን? ለምን አንሰማውም? ለምን ይነግሩናል? ለምን ያስጠነቅቁናል? ሰው እኮ ይህን ሰውዬ እንዳትመለከተው ካልክ አቁመ ነው የምታየው። ቶቶ ወደዚህ አትመልከት ቢሉ ምን ታደርጋለህ? እያልክ ነው የምትሄደው። ሌው ባት ዝም ብሎ ዝም ቢሉ እኮ ትሄዳለህ። ለምን? ለአንነ ነፍሰ لأن النفس مشتاقة لما نهيت عنه የትኛውም ነፍስ አታርግ የተባለችውን ነገር ለዚህ ነው ለዚህ ነው ቆንጆ ሴት አጠገቡ ይዞ መኪናው ላይ ፉንጋ ሴት ስትሄድ ያሳድዳል ይከተላል አብረው ቢቀመጡ እኮ ምንም አይደራደሩ እንጂ ምን አለው ሐላል አንተ ጋር ቆንጆ ሴት እያለች እነዚህ ሰዎችም መሐመድን አትስሙት ሲባሉ ኧረ የት ነው እንስማ ውስጥ የሚለውን هدو سيهدو نبي صلى الله عليه وسلم ابن يتبالو السوية اعقل العقلاء قالوا كم يبالو كسو زروتي بتك لالا يمج الرشاة وايكو كنو يقنو يتشوال ولو ترى على الله ولو ترى إذ وقفوا على النار إساس لا يسيب أمو إساس هات عقب سيب قالوا بتايات شوالا ولو ترى إذ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين كذا يالو يا ليتنا ويناتشن نرد بتملتنا منا بتملتنا ولا نكذب بآيات ربنا كتملتنا يا الله سبحانه وتعالى تأمرك كل ما من بلن ሳንዱንም ሳናስተባብል ወነኩነ ሚን ልሙእሚኒን ከአማኞቹ ህብረት ውስጥ በገባን ሲሉ ብታያቸው ለራአይተ አምረን ዓጂባ በጣም የሚደንቅ የሚገርም ነገር ታይ ነበረ ጀዋቡ የለም ወለው ካለ እንዲህ ቢሆን ኑሮ ብሎ መልስ አልሰጠም ሰጥቷል በል በዳ ይሄ መባሉ እነሱ ብንመለስ የሚለው ምኞታቸው መሳቃቱ ቀርቶ በል ለሁም ማ ካኑ ይኽፉነ ሚን ቀብል ከዚያ በፊት ይደብቁት የነበረው ነገር ይፋ ወጣባቸው ክህደቱ ማስተባበሉ ለእስላም የነበረው ጥላቻቸው በእስላም ላይ ያደረጉት ሴራ በእስላም ነብይ ጋራ ያደረጉት ፍትያ ይፋ ይወጣል ጉዳቸው ይፈላል እንደ ዘንድሮ ፊልም الله أكبر بل بدا لهم ما كانوا يخفون من قبل أي بل ظهر لهم حينئذ ما كانوا يخفون في أنفسهم وإن أنكروها في الدنيا وفي الآخرة كما قال قبله بيسير ثم لم تكن فتنتهم كذابها لا ما ترجات شوايهنم إلا أن قالوا والله ربنا ما كنا مشركين اندالوا يحتمل أنهم ظهر لهم ما كانوا يعلمونه من أنفسهم ما كان بل بدا لهم ما كانوا يخفون من قبل مالت ከዚያ በፊት እየደበቁት እነሱ ውስጣቸውን እያወቁ ይደብቁት የነበረው ለምሳሌ የነብዩን ነብይነት አውቀው ሐሰደ ምን عند አንፉሲህም የካዱ ሰዎች የዚያን ጊዜ ይፋ ይወጣል من صدق ما جاءتهم به الرسل في الدنيا وإن كانوا يظهرون لأتباعهم خلافه كقوله مخبرا عن موسى أنه قال لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر موسى عليه السلام لفرعون أنت تعقل እነዚህን የሰማያትና የምድር ጌታ ማስረጃ የሆኑ ዘንድ የሰጠኝ ተአምር እንደሆኑ ታውቃለህ وقوله تعالى مخبرا عن فرعون وقومه وجحدوا بها فرعون الناس راويتو وإما ما كاريوتو كادوا واستيقنتها أنفسهم ظلما وعلوا ውስጣቸው ግን ታውቃታለች ተረድታለች ታምንበታለች بل بدا لهم ما كانوا يخفون من قبل ولو ردوا ይሄ የተመኙት ነገር ተሳክቶላቸው ወደ ዱንያ ቢመለሱ ወደዚች ዓለም ቢመጡ ለዓዱ ሊማኑሁ አንህ ወደ ተከለከሉት ነገር ይመለሱ ነበር ወደዚያ ወደ ማስተባበሉ ወደ ማጭበርበሩ ወደ ሽርኩ ይመለሱ ነበር وإنهم لكاذبون። እነሱ ውሸታሞች ናቸው ዋሾች ናቸው ሁልጊዜ ውሸት ነው ስራቸው وقالوا የሚሉ ጊዜ إن هي إلا حياتنا الدنيا ኑሮ ማለት እኮ ይቺ የዱንያይቱ ኑሮ ነች እንጂ ከዚያ በኋላ ሌላ ኑሮ ሌላ ዓለም ለመኖሩ ምንም ማስረጃ የለንም ባሉ ወማ ነሕኑ ቢመብዑቲን ከሞትን በኋላ መነሳት የሚባል ነገር እኛ በፍጹም አናምንበትም የት አይተን ይሉ ነበር ወለው ተራ ኢዝ ዐላ ረቢህም እጌታቸው ፊት በቆሙ ጊዜ በጌታቸው ፊት ተገደው በሚመጡበት ጊዜ የሚሆኑትን ብታይ ቃል አላህ ይላል አለይሰ ሃዛ ቢልሐቅ ይሄ አሁን የቆማችሁት እውነት አይደለም ያ ስታስተባብሉት የነበራችሁት አይደለም ቃሉ በላ ወረቢና በጌታችን ይሁንብን እውነት ሆኖ መጣ ያ ያስተባበልነው እውነት ሆነ ቃል አላህ አለ فذوقوا العذاب بما كنتم تكفرون ذوقوا العذاب قطعة قمسوا بما كنتم تكفرون ትክዱት በነበረው በካዳ በመካዳችሁ ቢማ ኩንቱም ተክፉሩን ቢከውኒኩም ካፊሪን ቢማ ከፈርቱሙ በካዳችሁት ምክንያት በክህደታቸው ምክንያት በክህደታችሁ ምክንያት ይህን ቅመሱ ቢማ ኩንቱም ትከዚቡነ ብሂ فذوقوا اليوم مسه أفسحر هذا ይሄ እውነት ሲህር ነው አም አንቱም ላ ትብሲሩን ወይስ አታውማሁን አሁንም ሲሕር ነው ሰሐረና ሙሐመድ እያላችሁ ታስተባብሉት የነበረው አሁንም እኔ ፊት መቆማችሁ ሲሕር ነው አፈሲሕሩን ሃዳ أم أنتم لا تبصرون قد خسر الذين كذبوا بلقاء الله እኛ ከአላህ ጋር መገናኘት ተነስቶ ለሂሳብ መቅረብ የለም ብለው ያስተባበሉ ሰዎች ከሰሩ መክሰር መክሰር ማለት ማጣት ያሰቡት አለመሳካት ከሳራ ገንዘብ አገኛለሁ ሲል ኑሮ ይመቸኛል ሲል የሆነ ነገር እውነት ይዣለሁ ሲል ሲያጣው ከሰረ ይባላል እውነት የመሰለው ነገር ውሸት ነው ሲያገኝ ከስሯል ይባላል የግድ ገንዘብ ብቻ ማጣት አይደለም ገንዘብ አገኛለሁ ሲል ገንዘብ ሲያጣም ከስሯል ይባላል ምቾት አገኛለሁ ሲል ምቾቱ ሳይሳካለት ሲቀር ምን ይባላል ከሰረ ይባላል ከሲረ ማለት ይሄ ነው قد خسر الذين كذبوا بلقاء الله لمن حتى إذا جاءتهم الساعة بغتة تنسى بدنجة ستدرسباتشو قالوا إلى يا حسرتنا أي تتفاتشن على ما فرطنا فيها በትንሣኤ ጉዳይ ላይ ባጠፋነው ጥፋታችን አይጸጸታችን ምንም የለም ብለን አልተዘጋጀንማ ሰው እኮ ነገ ይሙት ነገ ወዲያ ይሙት ላላወቀው እንኳን ሱሪውን ከፍ ከፍ አድርጎ ሽንጡን ገትሮ 24 ሰዓት ይሰራል አይደል በመሀል ላይ ሊሄድ እኮን እየጠበቀ ማለት ነው طيب ማለቂያ የሌለው ዓለም አለ ዝግጅት ያስፈልገዋል ተብሎ ለተነገረው ለአኺራው ግን በእምብዛም አይዘጋጅም ለዚህ ነው አላማ ፈረጥና ፊሃ ተዘጋጁላት ተብለን ምንም አይነት ሳንዘጋጅ ባደረግነው ባደረግና ስንፈት ወይናችን ይላሉ ወሁም የሕሚሉነ አውዛረሁም አላ ዙሁሪህም የየራሳቸውን ወንጀሎች ተሸክመው በጀርባቸው ላይ ተሸክመው ይጓዛሉ አላ አዋጅ ስሙ ተዘጋጁ ሳአማ የዚሩን የተሸከሙት ወንጀል ምን ይከፋል አላህ ሐሜት ነው ሽርክ ነው ዙልም ነው ሰው መግደል ነው ማባረር ነው ኢማንን መካር ነው ሙቶ መነሳት የለም ማለት ነው አላህን መሳደብ ነው ምን ያስቀሩት ነገር አለ وما الحياة الدنيا ما هي إلا حياتنا الدنيا يا الواتما وقالوا إن هي إلا حياتنا الدنيا وما نحن مبعوثين بلو سيافي زبات ينبرتشو حياة الدنيا إذا لتشم إلا لاعب ولهو يلج شواتنا زازاتا እንጂ ሌላ ምንም ትርፍና ፋይዳ የላትም ወለዳሩ الآخرة የመጨረሻው አገር የአኺራው ኸይሩን የተሻለ ነው የተመረጠ ነው የበለጠ ነው ሊለዚነ የተቁን አላህን ለሚፈሩ ሰዎች ሁሉ ያ የበለጠ ነው ወለልአኺረቱ ኸይሩን ለከ ምን ልኡላ በየጁማው የሚቀራው አንቀጽ ምን ይላል ወለልአኺረቱ ኸይሩን ለከ ለከ ሊመን لكل من يسمع لكل من يقرأ አንተ የምታዳምጥ ይሄን ቁርአን የምትቀራ ሁሉ አኼራ ከዱንያ ይበልጣል። አሁን እየሰገድክ እንኳን እዚያ እያምሰለሰልክ ያለህበት ዱንያ ፋይዳ የለውም። ማን ነው የሚበልጠው? አኼራ ነው። ኸይሩን ለከ እዚህ ደግሞ ወለዳሩ አኺረቱ ኸይሩን ሊለዚነ የተቁን። ስለዚህ አኼራ የምትበልጠው ለአኼራ ፈሪዎች እንጂ ለአኼራ ለሚዘጋጁ እንጂ ለካፊሮች አይደለም። ለካፊሮች አላህ ስብሓንሁ ወተዓላ ዱንያን ለሚወደውም ለሚጠላውም ይሰጣል። አኼራን ግን የአኼራን ምቾት ግን ለሚወደው እንጂ ለሚጠላው አይሰጥም። ለምን? ዱንያ ሊአነሃ ላተዚኑ ተዚኑ ጀናሐ በዑዳ የክንፍ ይባል ነው የትንኝ ክንፍ ያህል እንኳን አትመዝንምና እንዴት ይሰጣል? لو كانت الدنيا تزن عند الله جناح بعوضة لما سقى منها كافرا شربة ماء ይቺ ዱንያ ይቺ ዓለም ይቺ የምንኖርባት ይቺ ብልጭ ልጯ ይቺ አውሮፕላኗ መኪናው ህንፃው ብሩ ወርቁ ማሩ ውሃው ወተቱ አላህ ዘንዳ የትንኝ ክንፍ ያህል እንኳን ዋጋ ቢኖራት ኑሮ ለካፊር አንዲት ጉንጭ እንኳን አይሰጥም ነበር አላውቅህም ላለው ይህንን ነው መረዳት ይህንን እውነታ ነው መረዳት ያልቻለው ሰው ይህን ይህ ስላልገባው ነው የዱንያ ነገር እንክስ ሲልበት ወገቡ ቁርጥ የሚለው የአኼራ ነገር ሲቀርበት በፍጹም ሰለፎቹ ግን የአኼራ ነገር ሲያመልጣቸው ይታመሙና ሰው ይዘይራቸዋል የዱንያ ነገር ካመለጠ ዘንታ ልዩነቱ ይሄ ነው ውስጥ ሰብሮ ሲገባ ይሄንን ልዩነት ትረዳዋለህ። እስቲ ማን ነው ዲን ተነካ፣ እስላምን አቆሸሸ፣ የእስላም ነገር እንዲህ ሆነ ሲባል ታሞ በሽታ በሽተኛ የሆነ ጨጓራ አሞት ቤቱ የተኛ ራሱን አሞት የታየ ጀማዓ ያመለጠው ሰው ሁለት ቀን ሶስት ቀን በሰላም ነው ወይ ይባል ነበረ በሰለፎች ዘንድ። أفلا تعقلون أمروا يلاتهم منا باقياتنا فانياتنا أتمدزنوا وللدار الآخرة خير للذين يتقون أفلا تعقلون أي إنما غالبها كذلك وللدار الآخرة خير للذين يتقون أفلا تعقلون قد نعلم أو قال له برقب أو قال له بتكفكل أو قال له الله እናውቃለን አለ ኢነሁ ለየሕዙኑከ አለዚ የቁሉን ያ የሚናገሩት ያ ካፊሮች በአንተ ላይ የሚያሰሩት አሉባልታ ውሸትና ቅጥፈት እንደሚያሳዝንህ በትክክል አውቄልሃለሁ አላቸው ያ ሰላም ይሄ የመጨረሻው መድኃኒት ነው እኮ እንኳን አላህ እንዲያው ትንሽ ጉልቤ የሆነ ሰው ዘመድህ ወይ ስልጣን ያለው ወይ ሀብት ያለው ሰምቻለሁ የሚያደርጉህን እነዚያ ሰዎች ቢልህ እንዴት ነው ደስ የሚልህ? ሞቅ ነው እኮ የሚልህ። ቀዳዳ ቤት ላይም ሆነ በቃ ስጋቱ ይለቃሃል። በተለይ ባለስልጣን ፖሊስማ ካለ ፌዴራልማ አጋዚ ነው ምንድን ነው ምናምን ያለው ሰው ማንም አይናገረው አሉ አለው ሲባል በቃ ደስ ነው የሚለው። ሱብሓንላህ ሙሐመድ አለይሂ ሰላቱ ወሰላም አላህ የቁል ለሁም ምን አለ قد نعلم አውቀናል አለ አላህ እያወቅን ነው እየሰማን ነው እያየን ነው ምኑ ኢነሁ ነገሩ ለየሕዙኑከ አለዚ የቁሉን እነዚያ ካፊሮች በአንተ ላይ የሚሉት እብድ ነህ ጠንቋይ ነህ ውሸት ነው አሳጢሩ አወሊን ነው እያሉ የሚያስወርብህ ነገር ገብቶኛል አይቻቸዋለሁ ሰምቻቸዋለሁ ያ አላህ ፈኢነሁም ላ ዩከዚቡነክ እውነቱ ከታየ እኮ አንተን አይደለም እያስተባበሉህ ያሉት አንተማ ውሸታም እንዳልሆን መሐመዱል አሚን እያሉ ከልጅነት እስከ እውቀት በአንተ ምስክርነት በአንተ ሽምግልና ሲሸማገሉ ኑረው የለ መሐመድ የሌለበት አንቀበልም ሲሉ አልነበር هذا الأمين رضينا به حكما ሲሉ አልነበረ ካዕባ ሲገነባ ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ አምስት ዓመት ሲቀራቸው ሰላሳ አካባቢ ላይ ያሉ ካዕባንን ገንባ ብለው ግንባታ ጀመሩ። ተከፋፈለ። ዙሪያውን ለየብሔሩ እየተገነባ ሐጀረል አስወድን ማስቀመጫ ቦታ ላይ ሲደረስ ማን ያስቀምጠው ተባለ። ማንም ያሸነፋሉ ከብቶች አይደሉ ያሸነፈ። ከዚያ በኋላ ሁሉም ማጭዱን ቢለዋውን መሳል ጀመረ ሊዋጉ ብዙ ቆየ 15 ቀን የሚሆን ነገር ተከራከሩ ቀን ተያዘ መጋዳ መጋዳያቸው መጋዳያቸው ሶራታቸው ሊፋጁ እንዲሁ አንዳንድ ሽማግሌዎች እያዘኑ መጡ ይሄ ሁሉ ወጣት ልናጣው ምንድነው የሚሻለን ይላል አንዱ ተነስቶ እንደው ምን አለ አንድ ነገር መፍትሄ ብናደርግ አላቸው ምን መፍትሄ ይገኛል አሉ መፍትሄ አለኝ ያለ እስቲ እንደው እዚህ ቁጭ እንዳልና አሁን በዚህ በር የሚገባ ሰው የሚለውን እንስማ እንበል ማንም ይግባ ማንም ይግባ እሺ በቃ መፍትሄ እሱ ነው እሱ ነው ተባለ። እሱ እንደው ብትፈልጉ የሆነ ሴት መታም ታስቀምጠው የሆነች የሆነ ህፃን ልጅ የሚያስቀምጠው ይበለን እንቀበለው አሉ። መርሐባ አሉ። ጨንቋቸዋል። እንደዚህ ብለው ያን በር ማን ይገባል ብለው እያዩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ገና ሲያቸው ሁሉም ነው ተመካክሮ አይደለም። ሀደል አሚን ረዲና ቢሂ ሐከመን መሐመድ ነው እንዴ? እሱማ የሰጠውን ውሳኔ ሁላችንም እንስማማለን አሉ። ሲንጫጩ ምን ሆናችሁ ነው የምትንጫጩ አሉ። ጫጫታ አይወዱም እሳቸው الحل عنده من ጫጫ እኮ መፍትሄ አጣል አረኛ እየተንጫጫን ያለ ነው ይሄ ችግር እኮ መፍትሄ ተገኘ ምን መፍትሄ ማን አመጣ መፍትሄ አንተ ሆንክ መፍትሄው ምን አርግ ተባለ በአንተ ውሳኔ እንስማማለን ተባለ የብሔር ሽማግሌዎች ማው ወዲያው ምንም ነገር አልፈጀባቸውም ወዲያው ትዝ ሲላቸው ድንጋይ መሸከም አለ የፈለገው ይሄ ብሔር መሪ ሁሉ አዎ ና ኩታን ጥፉ አሏት ነጠፉ ግባ አሉት የብሔር መሪውን መሸከመ ድንጋይ ተሸከምኩ ብሎ ክብር ሊያወራ ነው አለ ልጅ ልጆቹ ተሸከመና ሁሉም እየነዱ ወስደው እዚያ አጠገብ ሀጀር ራስ ወደ አጠገብ እሳቸው አስተካክለው በዱሁዱ እንግዲህ ግንባታቸውን ቀጥሎ አላቸው። عليه الصلاة والسلام በአሚንነት መቀበል አዲስ ነገር አይደለም። እነሁም ላ ዩከዚቡነክ ፈኢነሁም ላ ዩከዚቡነክ አንተን አይደለም የሚያስተባብሉ ولكن الظالمين ቢአያት الله يجحدون አላወቁም እንጂ ሲያሁን አንተን ሲያስተባብሉ አንተ የምትለውን አንቀበልም ሲሉ ግፈኞች ማን ጋር እየተጣሉ እንደሆነ አላወቁም አንቀጾችን የአላህን አንቀጾችን ነው እየካዱ ያሉት አንተም ቢሆን ቢያስተባብሉ አይገርም አይግረምም ولقد كذبت رسل من قبلك فصبروا على ما كذبوا وأوذوا حتى أتاهم نصرنا ولقد كذبت رسل من قبلك كانت بفيتم ينبروا نبياتك تستباب لوال عيسى موسى سليمانم داودم إبراهيمم نوح من يسب ያልተተባበለ በአበባ ህዝብ የተቀበለው ነቢይ የለም ولقد كذبت رسل من قبلك ምን አረጉ ፈሰበሩ ታገሱና على ما كذبوا وأوذوا ያስተባበሏቸውንና የደረሰባቸውን አዛ ምንም ሳይመስላቸው ታግሰው حتى أتاهم نصرنا የኛ ድል እስከሚመጣላቸው ድረስ ድሉ ይመጣል ማለቱ አይደል አንተም ሶብር ድሉ የመጣ ቀን ታየዋለህ ነው ወላ ሙበድለ ሊከሊማት ላህ የአላህን ቃል የሚቀይር ማንም የለም ይግባኝ ሰሚ የለውም የአላህ ውሳኔ የአላህ ውሳኔ ምን የሚላለው ኢና ለነንሱሩ ሩሱለና والذين آمنوا في الحياة الدنيا ويوم يقوم الأشهاد إنا لننصر رسلنا እኛ መልእክተኞቻችንን እንዴ ለትንሽ እናታግላቸዋለን እንጂ ከዚያ በኋላ ድሉን መስጠታችን አይቀሬ ነው ሁሉም ነቢይ ነስር ሰጥቷል አላህ እነሱም ብቻ አይደለም ወለዚነ አመኑ አማኞችን ዛሬም ቢሆን ያለው አማኙ ዳዒው ሸሁ እየተሳደደ ያለው በቃ በቅርብ ጊዜ በተከሰተው በአህባሽ እንኳን እየተንገላቱ ያሉ ሙስሊሞች የአላህ ድል እንደሚመጣ እርግጠኞች ነን ወዐዱላህ ኢና ለነንሱሩ ሩሱለና والذين آمنوا آمن يوم بتشانو كن يمي فلقو كذب كل إني آمن كون نصرو يمدان أرى بك بك ميالنا ولا مبدل لكلمات الله ولقد جاءك من نبأ المرسلين كما لك سنوش زينة بزمة الله الدم وإن كان كبر عليك إعراضهم ينسو جربا مستس كبدوه كهنا لا شوف እንዲህን ሁሉ እያስተማርኳቸው ቁርአን እየነገርኳቸው ሐዲስ እየነገርኳቸው ለነሱ ለዱንያም ለአኼራም የሚጠቅም ነገር እየሰጠኋቸው ለምንድን ነው እምቢ ያሉኝ ብለህ ከብዶህ ከሆነ አላቸው فإن استطعت أن تبتغي نفقا في الأرض أو سلما في السماء مريت واشا مقبات كشالك وإن سماي دم مثلا الفلقة موضعت متشل كهنا فتأتيهم بآية እነሱ የፈለጉትን ተአምር የሚያሳምን አንቀጽ አምጥቼ አሳያለሁ፣ ተአምር አሳያለሁ የምትል ከሆነ ፈፍዓል አርጋ። እኔ ምልህን አልሰማም ካልክ የኔ አደራረግ እንደዚህ እንዳልኩ ነው። አንተ ደግሞ በጣም ከብዶ እንደሆንስ ለነገሩስ እንደው እሺ ባልከኝና በሰጠህኝ ብለህ የኔ አካሄድ አልጥምህ ብሎ ከሆነ እና ሰማይ ወጥተህ ልታወርድ ምድር ቆፍረህ ልታገኝ ከፈለክ አድርግ። ነብዩ አለይሂ ሰላቱ ወሰላም ሰው ናቸው። አንዳንድ ጊዜም ኮርኮም ይደረጋሉ ማለት ነው አይደል? አንዳንዱ ሰው እኮ ይህን ያህል አይጠብቅምና ነው ጉድ ወለውላ አንሰበትናከ ብሏቸዋል። እኔ ጠብቄህ ነው እንጂ ካፊሮች ሊያሳስቱህ ያልሆነ ውሳኔ ሊያሰጡህ لقد ኪድተ تركن اليهم شيئا قليلا እዚህም ወይን ካነ ከቡረ አለይከ ኢዕራዱሁም አንተ ዝም ብለህ ጠብቅ ነስሩ እንደ ሌሎቹ ነቢይ እሰጥሃለሁ ብያለሁ። የምትቸኩል ከሆነ ውስጥህ ከጓጓ ያለ እኔ ውሳኔ ከእኔ ውሳኔ በፊት አመጣለሁ ብለህ ካልክ አንተብተቂ ነፈቀን ፊል አርድ በመሬት ውስጥ ጉድጓድ نفق ማለት ይሄ نفق ኡ ጉድጓድ አሁን እዚህ ሀገር نفق ችግር የለውም። ድሮ እኛ نفق ስለማናቅ ምንድነው نفق እንላለን። نفق ማለት ወደ ታች የተቆፈረ ይመስለናል። لا ጋራ ጋራ አለ ያኛው ዋሻና ይሄኛው ዋሻ መካከል ላይ ለማገናኘት ቀረበ ሰብረህ የምትሄደው ማለት ነው። ይሄው የመካን ነፈቆች ያየ ሰው የነፈቅ ማና በዚህ አቋርጠህ ሂደህ የምታመጣው ነገር ካለ ሞክር። አው ሱለመን ፊ ሰማ ወይ ወደ ላይ መሰላል ዘርግተህ ትሄድ እንደሆነ ሞክር። فتأتيهم بآية ولو شاء الله الله بيفلق لجمعهم على الهدى من أسجنك أنت ለምን ከፈሩ ነው ችግር አሳይተህ አጨናንቀህ እስልምና ልታስገባቸው ነው አልፈለግም አላህ ቢፈልግማ ኑሮ አቡ ጀህልንም አቡበክርንም በአንድ ሂዳያ ላይ ያመጣቸው ነበር። ወለው ሻ አላህ ለጀመዐሁም ዐለል ሁዳ ሁላቸውም ቅኑውን መንገድ እንዲከተሉ ያረጋቸው ነበር። ስላልፈለገ አላደረገም። ፈላ ተኩነነ ሚነል ጃሂሊን በለው ከደንቆሮዎች ከማህይሞች የአላህን ቀደር ያልተቀበሉ ሰዎች ጋር እንዳትሆን እንግዲህ ሎሚን ግረፈው ኳሊ እንዲሰማ ነገር ነው። እኛ እኳ ነው እሳቸው ይሆናሉ ተብሎ ብዙ አይጠበቅም። አንዳንዱ ግን እዚህ ሰላት ያሳልፍና ለምን አሰግደው ሲሉ አላህ ሽቶብኝ አላህ አላህ ሽቶብኝ ሲሉ አድርጉልኝ ሰላት መስገድ እንድችል ለምን አችልም? እሱ እኮ ቀድሞ ሱቢ ተሰገደው በፊት ነው እኮ መኪና ያሞቀው። ብዙ አለ ሚሽዋር የለም የዑማል የተማሪ ሚሽዋር ምናምን ቀድሞ ያሞቃል። سوبي يسجل سجل وسوب لمن أسجل زنديو الله شتوب زنديو إيه الله شتوب الله شتوب بس لمن ما كنا ما ما مقالته مثل جون مجرم جستو جبتوا بلاد مثل جاتن ميت مرتوا يا جبال مثل جون نجري هذا الرجال صلاة لاينو مثل جون ما درج يا جالو بيسجد مثل جون إن هديناه السبيل إما شاكرا وإما كفورا إنما يستجيب الذين يسمعون የሚታዘዙት ለአላህ ስብሓንሁ ወተዓላ የሚታዘዙት እነዚያ የሚሰሙት ናቸው። ወልመውታ የብዓትሁም ላህ የሞቱትን አላህ ነው የሚቀሰቅሳቸው እንጂ እንዲህ በድንገት የሚሰሙ አይደሉም። ثم ኢለይህ يرجعون ከዚያ ወደ እሱ ይመለሳሉ ይለናል አላ ስብሓንሁ ወተዓላ። ሙሐመድ ብኑ ኢስሐቅ የሚባል የታሪክ ጠበብት አለ በሙስሊሙ ዓለም ላይ ይሄ ሰውዬ የነ ኢማሙ ማሊክ ጓደኛ ነው። የነ አቡ ሐኒፋ እድሜ ዘመን ነው የነበረው። ይሄ ሰውዬ ዙህሪ የሚባሉ ሼክ አሉኝ ሙሐመድ ብን ሸሃብ ዙህሪ ፊ ቂሶት የአቢ ጀህል የአቡ ጀህልን ታሪክ እየነገሩ ባለበት ታሪክ ላይ እንዲህ ይላሉ ሐነ ጃአ የስተሚዑ ቂራአተ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ዐለይሂ ሰላቱ ወሰላም عليه الصلاة والسلام قراءة لدم نباب لمسمات تدبقوا ومتعبت ذي للي هو أبو سفيان صخر بن حرب والأخنس بن شريك ሶስቱ እነዚህ ማለት አረመኔዎች ናቸው ሲገናኙ መሐመድ እንዴት እናጥፋው እስላምን እንዴት እንቀረው ብለው ነው የሚወያዩት አንድ ቀን ግን ለካ ለሊት ለሊት እየሄዱ እንዲሁ ምንድን ነው የሚለው እያሉ ያዳምጣሉ አንዱ ሌላው እንደሚሄድ አያውቁም አክነስ ብን ሸሪክ አቡ ሱፊያን እና አቡ ጀህል فلما هاجم الصبح تفرقوا طاف ሲሆን ሲነጋ ይበታተናሉ فجمعتهم الطريق አንድ ቀን መንገድ አገናኛቸው ሲሄዱ فقال كل منهم الى اخر ما جاء بك በአሁን ሰዓት ምን ትሰራለህ አንተስ ምን ትሰራለህ ተባባሉ አፈሩ ማለት ነው እዚህ ቦታ ምን ትሰራለህ በዚህ ሰዓት ምናምን ተባባሉ فلما هاج كل منهم قال لا ما جاء بك فذكر له ما جاء به ኧረ እኔስ እንደው ይሄ ሰውዬ ጉዱን ላይ ብዬ ነበር እኔም እኮ እንደዚያው ብዬ ነበር እኔም እኮ እንደው ምን እንደሚል ልስማው ብዬ ነበር የመጣው አሉ ሁላችንም ቀረብን ማለት ነው አሉ ثم تعاهدوا ألا يعودوا በሉ አሁን ተሳስተናል ያደረግነው ነገር በጣም አደጋ ነው እኔ አንተ አለ ብዬ ነው እንጂ እኔ አንተ አለ ብዬ ነው እንጂ እንዲህ ህዝቡን ጥለ ነው ተባባሉና ከዚህ በኋላ ግን እንዳይለምደን ተባባሉ لما يخافون من علم شباب قريش بهم لئلا يفتتنوا بمجيئهم ወጣቱ የቁረይሽ ወጣት በቃ መናዱ ነው አሉ فلما كانت الليلة الثانية جاء كل منهم በሚቀጥለው ጠዋት በሚቀጥለው ሌሊትም ሁላቸውም መጡ ሁሉም ምን ያስባል ያው እንዳትመጣ ስላልኩት አይመጣም እኔ ልሂድ እስቲ ብለው ነው كاسياز ظننا أن صاحبيه لا يجيئان لما سبق من العهود فلما أصبحوا جمعتهم الطريق آثم هونم تقناني الزاو لا ياو فتلاوموا ثم تعاهدوا أن لا يعودوا በራሳቸው በጣም ተወቃቀሱና መልሰን ይህን ነገር ማድረግ የለብን መረባካችሁ አሉ فلما كانت الليلة الثالثة جاءوا أيضا ሶስተኛውም ቀን ላይ እንደዚሁ فلما أصبحوا تعاهدوا أن لا يعودوا لمثلها ثم تفرقوا أردتني فلما أصبح الأخنس بن شريك أخذ عصا أخنس بن شريك طاف في نقا دلاون يازلنا ثم خرج حتى أتى أبا سفيان بن حرب في بيته أبو سفيان زندادا فقال أخبرني يا أبا حنظلة عن رأيك فيما سمعت እንግዲህ ሰው ተመለስን አልተመለስን ዋጋ የለውም እስቲ ከሙሐመድ ከሰማኸው ነገር እምትለኝ ነገር ምን አለ ምን ተሰማህ አለው قال يا أبا ثعلبة والله لقد سمعت أشياء أعرفها እኔ ድሮም ማቀው እውነት ነገር በሙሉ ሰምቻለሁኝ وأعرف ما يراد بها من እንደሚታሰብበትም ማቀው وسمعت أشياء ما عرفت معناها ولا ما يراد بها አንዳንድ ደግሞ ምንነቱን ያላወቅኩት ነገር አይቻለሁ ሰምቻለሁኝ ቃል الأخنس وأنا والذي حلفت به እኔም እንደዚሁ አንተ ያልከውን ነው የሰማሁት ثم خرج من عنده حتى أتى أبا جهل كاو أبو سفيان تنستنا أخنس نوم يارقون أبو جهل قال هذا أبو جهل قال هدنا يا أبا, أبا الحكم ما رأيك فيما سمعت من محمد كمحمد يسمى هؤلاء من تلاله قال ماذا سمعت من سماه قال تنازعنا نحن وبنو عبد مناف الشرف أننا يا عبد مناف لجوت بسلطان بكبر تمواقتنا تشكعتشكنا አጥዓሙ ፈአጥዓምና እነሱም ማብላት ጀመሩ እኛም ማበላን ወሐመሉ ፈሐመልና ጫኑ እኛም ጫነ ወአዕጠው ፈአጠይና እነሱም ሲሰጡ እኛም ሰጠን ሐታ ኢዛ ተጃተይና ዐለ ሩከብ እኩል ለኩል ስንሆን አለ ወኩና ከፈረሰይ ሪሃን እንደ ደጋን ጫፎች እኩል ስንሆን ቃሉ ሚና ነቢይ በማይቻል ነገር ብቅ አሉ። ምን ነው ሲሏ እኛ ጋር ነብይ ተፈጠረ ነብይ ሆነ እኮ መሐመድ አሉ አብዱ መናፎች። የቲህ ልወሕዩ ሚነ ሰማ ከሰማይ ወሕይ የሚመጣለት ነብይ ተወለደ فمتى ندرك هذه እኛ ደግሞ ይህን ከየት እናምጣ በገንዘብ የሚደረገውን አደረግን በጉራ የሚደረገውን አደረግን ገጣሚ ሲባል ገጣሚ ፈለግነ ተናጋሪ ሲባል ተናጋሪ ፈለግነ ሀብታም ሲባል ሀብታም ሞከርነ وحي የሚመጣለት ከየት አባታችን እናምጣ والله على ابو جهل لا نؤمن به ابدا ولا نصدقه በሱ አምነን ይሄንን እጅ እንዳትሰጥ ስንለው የነበረውን ትውልድ እጅ እንዲሰጥ አናደርገውም قال فقام عنه الأخنس وتركه أخنس بن شريك ጥሎት ተመለሰ ለካ ነገሩ የልህ ነገር ነው የማይረባ ነገር ነው ለካ ያለንበት በሚል ተመለሰ ይላል የሚገርማችሁ አቡ ጀህል አሁን በቃ አላማ አለው አውቀናል አላማውን አክነስ ብን ሸሪክ ይህን ያህል ካጣራ በኋላ መስለም አልነበረበትም ولقد كذبت رسل من قبلك فصبروا على ما كذبوا وأوذوا حتى أتاهم نصرنا مالت نبي عليه الصلاة والسلام يارقاقاتهم ولقد سبقت كلمتنا لعبادنا المرسلين إنهم لهم المنصورون وإن جندنا لهم الغالبون إلى الله ولقد سبقت كلمتنا قالوا أتشن الفال لعبادنا المرسلين لملك تنيوش باروتشاتشن قالاتشن الفال زين من قلوه إنهم لهم المنصورون ድለኞች ድል አድራጊዎች እነሱ ብቻ መሆናቸውን ወኢነ ጁንደና ለሁሙል ጋሊቡን የእኛ ሰራዊት ብቻ ነው አሸናፊው የሚል አልፏል ላሙበድለ ሊከሊማትላህ ነዋ كتب الله لأغلبن أنا ورسلي كتب الله صفال الله من بلو لأغلبن نين يشنف علهني الله الشنافين على ورسلي ወሩሱሊ መለክተኞችም ብቻውን ይነሳል ካፊር ከዛ ከዚህ ይወናጨፋል እየመነመነ እየመነመነ እየመነመነ በኖ ነው የሚሄደው ይህ ነው እነ ሙሐመድን አስበሐ አብተር አለ አንዱ ሙሐመድ ተቋርጧል ሙሐመድ አይቀጥልም አይዟችሁ የሙሐመድን አስተምሮት አይቀጥልም አለ እውነት ሙሐመድ ነው ያላት ያልቀጠለው ወላ አቡ ጀህል ይሄው አሁን መካ የሚታየው የማን የማን ዘር ነው የማን ወገን ነው የማን ተከታይ ነው አነብዩ አውላ ቢልሙእሚኒነ ሚን አንፉሲህም የግድ የነብዩ ልጆች መቀጠላቸው ብቻ እኮ አይደለም ይሄ ሁሉ አማኝ እሳቸውን የሚከተሉ ሁሉ የዚያን ጊዜ ጠፍቷል ተቋርጧል ተብሎ የተወራበት ነው كتب الله لأغلبن أنا ورسلي إن الله لقوي عزيز ولقد جاءك من نبأ المرسلين إن رسول الله صلى الله عليه وسلم كان يحرص أن يؤمن جميع الناس نبي عليه الصلاة والسلام كل سو እንዲሰልም እንዲያምን ይፈልጉ ነበር ويتابعه على الهدى ግን ሰው አልተቀበለም በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በጣም ሲጓጉ አንተ እኔ ሳልል ይሆናል ብለህ የኔ መልእክት የማይደርስበት አጋጣሚ ላይ ያልፋል መስሎ ከሆነ ሞክር በአንተ እኔ ነኝ هداية لا تهدي من أحببت ولكن الله يهدي من يشاء أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيد السلام عليكم ورحمة الله وبركاته